ألم ترى إلى الذين يزعمون أنهم آمنوا بما أنزل إليك ሙናፊቅ የትም አስቸጋሪ ነው። ሙናፊቅ ማለት አጭበርባሪ ሙስሊም ማለት ነው። ሆዱ ኩፍር ያረገዘ ማለት ነው። አብሮ ይገባል፣ ሰላት ችግር የለበትም። አብሮ ይሰግዳል፣ ችግር የለበትም። ነቢዩ እኮ ሲባል ከአንተ ቀድሞ ሰለላሁ ዐለይሂ ወሰለም ይላል፣ ይቀድመሃል። ቂርአቱን ሲታይ እኮ አላሁ አክበር፣ መች ነው እኔ እንዲያርግ የሚቀራው የኔ ምላስ መች እንደዚህ ይሆናል ትለዋል። ራስህን ትንቃለ። ሰላቱን ብታይ እኮ ሙናፊቅ አላሁ አክበር አቋቋሙ ለሰላት ደይቶ ሌላ እኮ ነው። ሩኩኡ ሱጁዱ ታቂሩነ ሰላተኩም ቢሰላቲም አሉ ነቢዩ አለ ሰላቱ ሰላም እንደዚህ አይነት አጭበርባሪዎችን ምስጥር አውጥቶ እንዲህ ሲያጋልጡትና ሲያፈነዱት ነቢዩ አለይሂ ሰላቱ ሰላም ሰላታችሁን ስታዩ ከሰላታቸው ጋር ስታነጻጽሩ እጭ አሁን እኛም ሰግደናል ትላላችኋል። ወቂራአተኩም ቢቂራአትህም አለ ቁርአን ሲቀሩ ስታዩ ወይኔ አሁን እኔም ቀርቻለሁ ትላላችኋል። ሰው የሰው ልጅ የሚቀራ አይመስልም እኮ መላይካ የሚቀራ ይመስላል። ካፈዘማ ተወው። ዘፋኝ መስል የድምፅ አይነት ይመርጣል። ካስፈለገው ደግሞ ኢማም ሆኖ ተራዊ የማሰገድ እድል በየትኛውም አጋጣሚ ተሾላልኮ ከገጠመው ደግሞ አስቀድሞ ያለቅሳል። የሚያሳዝነው አይደለም፣ የሚያለቅስበትን ግን ማዕናውንም አያውቅም። የቁርአኑን ማዕናውንም አያውቅም። ወላኪን ላ ዩናጂዙ ሀናጂራሁ አሉ ነቢዩ ዓለይሂ ሰላቱ ሰላም። የእሱ ያሳመረው ሰላት፣ በውበት የታጀበ ሰላት፣ ሩኩኡ፣ ስጁዱ፣ ቅርአቱ ምኑ አጀብ ያልክለት ሁሉ ከዚህ ከጎሮሮው ወደ ታች የማያልፍ ነው። ላይ ላይ ነው የሚንጫጫው አሉ ነቢዩ ዓለይሂ ሰላቱ ሰላም። አያቸው እነዛን ይላል የሙናፊቆችን ጉድ ሲያወጣ ጌታ አላህ ሱብሓነሁ ወተዓላ የዝእሙነ አነሁም አመኑ ቢማ ኡንዚለ ኢለይክ ወማ ኡንዚለ ሚን ቀብሊክ ከአንተም በፊት በነበሩ ነቢያቶችና ሩሱሎች ኩቱበት ሰማዊያ የወረደውንም በአንተ ላይ የወረደውንም ቁርአን ጭምር አምነናል፣ ተቀብለናል ሲሉ ይስተዋላሉ አለ አላህ ሱብሓነሁ ወተዓላ። ግን ዩሪዱን አን የተሃከሙ ለጣሁት አለ እነዚህ ሙናፊቆች አንድ ገጠመኝ ሲገጥማቸው አንተ ያ ሙሐመድ እዚህ አለ፣ በሌለህ ግን ሰሃባዎች አሉ፣ ሌሎችም ቁርአንን የያዙ ሸሪዓን የሚያውቁ ወደ ጎን ይተውና ሊፋረዱ ይፈልጋሉ ወደ ሸይጣን ሸይጣን ወዳዘጋጃቸው አይነት ጠማማዎች ጋር ሄደው ሊዳኙ ይፈልጋሉ አለ አላህ ሱብሓነሁ ወተዓላ አንየክፍሩ ቢህ ከዚህ በፊት ግን በእንደዚህ አይነት በተልከሰከሰ እምነት ላይ እንዳያምኑና እንዳይገቡበት ተከልክለው ነበር፣ እንዳያምኑም ታዘው ነበር። ወዩሪዱ ሸይጣን አን ዩድለሁም ضلالا بعيدا እንደዚህ አይነት ጥመትን መመለስ የማያስችል የራቀ ጥመትን ሊያጣምማቸው የሚፈልገውና ሪሞት ሆኖ የሚጫወትባቸው ሸይጣን ነው አለ አላህ ሱብሓነሁ ወተዓላ። የዚች የቁርአን አያት እዚህ ጋር የመውረዷ አንድ ሰበብ ምክንያት አለው። ሙናፊቅ ማን እንደሆነ ቅድም አንስቼላችኋለሁ። አስመሳይ ሙስሊም ነው ብያለሁ። መገለጫው ይሄ ነው። ከሙናፊቆች አስመስሎ ከሚኖሩ ሙናፊቆች አንዱ መዲና ላይ ካሉ የሁዳዎች አለመግባባት፣ መጋጨት ተፈጠረ። ኩሱማ ሰውየው የሁዳ ነው። ይሄ ላይላውን ሙስሊም ነኝ ባይ ነው፣ ውስጡ ግን ሙናፊቅ ነው። ሐቄን ስጠኝ እንድሰጠኝ ይገባል፣ እኔ ሃይማኖተኛ ነኝ እያልክ ነው ብዬ ብዬ አቅቶኛል። ተነስ ነቢዩ ጋር እንሄዳለን፣ እንፋረዳለን አለ የሁዳው ሙናፊቁን። ሙናፊቅነቱ ውስጡ ላይ ያረገዘው ልጭ ያለበትና እርሾ ነዋ ውስጥ ላይ ያለው። አይ ነቢዩ ጋር እንሄድም አለ። አስመሳይ ሙስሊም ወይ ሙናፊቅ አደለም። ነቢዩ ጋር ሄደን ነው የምንፋረደው። ሀቅ የሚመነጨው እዛ ነው። እኔ ያውቃሉ አለ ይሁዳው። ተጨቃጨቁ። የት እንሂድ ብለህ ነው ታዲያ ነቢዩ ጋር መሄድን የምትቃወመው? ሙስሊም ነኝ ትላል ነበርም እንዴ አንተ አለው። እኔ ወደ ራስ ሃይማኖት መሪ ጋር እኮ ነው እንሂድ ያልኩት። የኔ ሃይማኖት ጋር ብያለሁ እንዲ አለ። አይ በእናንተ በይሁዳዎች ውስጥ አንዳንድ ትላልቅ ሰዎች አሉ፣ እንደነ ከአብ ኢብኑል አሽረፍ፣ እንደነ አቡል ሐከም፣ እንደነዚህ አይነቶች በሳሎች አሉ፣ እነሱ ጋር እንሂድ አለ ሙናፊቁ። እኔ እነሱን አጥቻለሁ፣ እንደምን ትነግረኛለህ? ለምን እንሄዳለን እዛ አለ። ሊግባቡ አልቻሉ መጨረሻ አንድ ከባድ ጦንቃይ ያለበትን እንዲህ እንዲህ አይነት ጦንቃይ አለ፣ ሐቋን የሚያወጣ ሐቋን የሚፈርድ ነው፣ እሱ ጋር እንሂድ አሰበ። የሁዳው አወጣ አወረደና በየትኛውም መልኩ ብቻ ገንዘቤ ከመበላት ከተረፈ ይሆናልና ለመፈራረድ በምንሄድባቸው ሰዎች ጋር እየተጨቃጨኩ ገንዘቤ ተበልቶ አይቅር ብሎ ወደ ጦንቃው በመሄድ ተስማሙ። ነቢዩ ለይሄ ቁርአን አያት ወረ በዚህ አይነቱ አጭበርባሪ ሙናፊቅ ያ ሙሐመድ አየህ አለም ተረ ኢለ የዝኡሙነ ይላሉ አነሁም አመኑ ለማጭበርበር ኢማን አለን አምነናል ቢማ ኡንዝለ ኢለይክ በአንተ ላይ በወረደ ቁርአን አምነናል ተከትለናሃል ይላሉ ወማ ኡንዝለ ሚን ቀብሊክ ከአንተ በፊት ባለፉት ትውልዶች ላለፉ ትውልዶች ለተላኩ ሩሱሎችና አንቢያዎች ላይ በወረደ ኩቱበ ሰማውያም አምነናል ይላሉ። ግን ገጠመኞች ሲገጥሟቸው ዩሪዱነ አን የተሃከሙ ኢለጣቁት ወደ ሸይጣንና ወደ አንዳንድ አልባሌ እምነት ላይ ሄደን እንፈራረድ ይላሉ። ያ መሐመድ ምስጢር አወቅ ወርዶ አጋለጠ። ወቀዱ ኡሚሩ አን የክፍሩ ቢ በእንደዚህ አይነት ነገር እንዲከፍሩ ነበር እንዲክዱ ነበረ ታዘው የነበረው ወዩሪዱ ሸይጣን አንዩድለሁም ደላላን በኢዳ ወኢዛ ቂለ ለሁም ተአለው ከተነቃባቸው በኋላ እነዚህ ሙናፊቆች ለምን እንደዚህ አይነት አልባሌ ቦታ ትሄዳላችሁ? ኑ ኢላ ማ አንዘለ አላህ ረሱል አላህ ያወረደ ቁርአን እዚህ አለ፣ ረሱል አሉ ተብሎ ሲጠሩ ረአይተል ሙናፊቂን የሱዱና አንከ ሱዱዳ ውሸታቸውን ነው ሲሸሹና ችላ ሲሉ ነው የሚታዩት። አው ቁርአን ይፍረደን ነቢዩ ይፍረዱን ብለው አምነው ምላሳቸው ባለው መልኩ ታዘው የሚመጡ እኮ አይደሉም አለ አላህ ሱብሓነሁ ወተዓላ። ፈከይፈ ኢዛ አስሃበቱሁም ሙሲባ አላሁ ስብሓነ ወተዓላ ወንጀለኛንና ማዕሲያ ሰሪን ሙናፊቅም ቢሆን ተቀላቅሎ ሙስሊም መስሎ ጥሩ ኢማን ያለው መስሎ አስመስምሎ አጭበርብሮ መኖር ይችላል። አላህን ግን አትሸውድም፣ አታታልልም። በዚህ ወንጀሉ የተነሳ በድብቅ ማዕስያው የተነሳ ፈከይፈ እንዴት ይሆናሉ ኢዛ አሳበሁም ሙሲባ ለዚህ ለወንጀላቸውና ለድብቅ ወንጀላቸው ሙናፊቆች ምትና አደጋ مصيبة የመጣባቸው ጊዜ ቢማቀደመት አይዲም ራሳቸው እጃቸው ከስቦ እንዲህ አይነቱን ባህይ በገዛ እጃቸው በመስራታቸው ለሚመጣባቸው አደጋ እንዴት ይሆናሉ አለ አላሁ ስብሓነ ወተዓላ። ثم جاءوك يحلفون بالله إن أردنا ኢላ ኢሕሳነን ወተውፊቃ። የሚገርመው አለ ሙናፊቆች ሄደን ጠንቋዮች ጋርና አልባሌ ቦታ ለመፈራረድ አለብን ሲሉ የነበሩት ይመጡና ምላሳቸውን አሳምረው ከሽነው ሊያሳምንህና ቀልብን ሊሰልብ በሚችል ቋንቋ ምለው ይናገሩሃል አለ። እዛ በመሄዳችን إن أردنا ኢላ ኢሕሳናን ወተውፊቃ ኢን ሃዚህ ናፊያ ማዕረድና ማለት ነው። እቺ نافية ትሆናለች። አስበን ፈልገን አይደለም፣ መልካሙን ፈልገን ነው። ያልተግባቡትን ሰዎች ለማግባባት ብለን ነው። እርሶ ብዙ ቢዜ የሚያደርጉት ከባድ ከባድ ነገር አለ። እንዲህ ቀላል ቀላሉ ነገር እርሶ ጋር እናመጣም ብለን ነው። ያች ባርባሪ ምላስ በማን ላይ ተደገፈ? ኡላኢከ አለዚነ ያዕለሙ ላህ ማ ፊ ቁሉብህም የሚዋሹህን ነገር አትመን ያ ሙሐመድ። ምክንያቱም እንደነዚህ አይነት አጭበርባሪዎችን የቀልባቸውን ጌታ አላህ ያውቃልና የሚሉህ ነገር እውነት አይምሰልን ይላል አላህ ወተዓላ። ፈአሪድ አንሁም ይሄን አድርጋችኋል ብለ ለእርምጃ አትቃጣ። ለምን በዛሂሩ ሙስሊም እየመሰሉ ነዋ። በዛሂሩ እየሰገዱ ነው። በዛሂሩ ከሰሃባዎች ጋር ተቀላቅሎ እየወጡ እየገቡ ነው። እርምጃ ወስዳለሁ ማለት ራሱን ሙስሊም ሆኖ አምኖ ተከትሎት ያለውንም ሰው መሐመድ እየገደለውን ትባላለህና አትንካቸው፣ ችላ በላቸው። ውስጣቸው ላይ ያለውን ምስጢር በወህይ አማካይነት እኛ አጋልጠን ከነገርን አንተ ችላ በላቸው። ወዒዝሁም የሚገባቸው ከሆነ ምከራቸው። ወቁል ለሁም ፊ አንፉሲሂም ቀውላን በሊቃ ንግግርህ ጥልቀት ያለው ንግግር ሙናፊቆች ናችሁ፣ የእውነት ሙስሊም ኢማን ያላችሁ አይደላችሁ። ውስጣችሁ ሌላ፣ እላያችሁ ሌላ። አደጋው የከፋ ነው። የሚከተላችሁ ከአላህ እንዲህ እንዲህ አይነት ነገር ነው እንዲገባቸው ሊያሳምናቸው በሚችል በጠለቀ ቋንቋ ንገራቸው። ወማ አርሰልና ምን ረሱሊን ኢላ ሊዩጣአ ቢኢዝኒላህ። በየትውልዱ በየኡመታቶቹ ሁሉ ሩሱሎችን አንቢያዎችን ስንልክ ትውልዱና ኡመቱ በየሰዓቱ ያለው የተላከለትን ሩሱልና አንቢያ እንዲታዘዝ ነው የኛ ዓላማ፣ ታዞ እንዲኖር ነው። ወለው አነሁም እዘለሙ እነዚህ ሙናፊቆች ላደረጉት ጥፋት ራሳቸው ላይ ለሰሩት ዙልም ቢያውቁበት ኖሮ እዘለሙ አንፉሰውም ጃውክ አንተ ጋር መጥተው ጥፋት ሰርተናል። አው ሆዳችን ውስጥ ያለው ሌላ ምናሳየው ሌላ ብለው ፈስተግፍሩላህ አላህ ይማረን፣ ማርታውን ከአላህ እንፈልጋለን፣ ተመልሰናል፣ ትክክለኛ ኢማን ያለው ሙእሚኖች እንሆናለን ቢሉ واستغفر لهم الرسول أنتم رسول استغفار أدرقه الله يا ربي ما راتشو تقول الله تشو بله لوجد الله تواب الرحيم الله سبحانه وتعالى يتوتن يتملسوتن بسهتات الزاء سران يميلوتن منافق النتاجو قفافتو أتشو ያደረጉትን ሁሉ ከተመለሱና ተውበት ካረጉ በኋላ የሚተው ጌታ አላህ ነው። የሚተውና ተዋብ ሆኖ ያገኙታል ይላል አላህ ሱብሓነሁ ወተዓላ። ፈላ ወረቢክ ላ ዩእሚኑና ሐታ ዩሐኪሙከ ፊማ ሸጀረ በይነሁም። ማንም ሆነ ማንም ጉዳዩ ምንም ምንም ሙስሊም ነኝ ካለ አንተን ተከትያለሁ ካለ እዚህና እዛ እዚህና እዚህ ተክለፍልፎ በተለያየ እምነት በጦንቃይ በለው ቅድም እንዳሉ በሌላም በለው አይደለም። ትክክለኛ ሙእሚን ነኝ ብለው ምላሱና ነውዱ አንድ ከሆነ ኢማኑ የተረጋገጠና ትክክለኛ ሆኖ አላህ ጋር ሊረጋገጥለት አይችልም። ምናልባት ሐታ ዩሐኪሙክ አንተ ጋር መጥተው አንተን ፈራጅ አድርገው ፊማ ሸጀረ በይኑም በመሃላቸው ለተፈጠረ አለመግባባት ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ለወሰንከው ውሳኔ ትንሽም ሳይሰማቸው ነብይ ነው የወሰነው፣ ፍትሃዊ ውሳኔ ነው ብለው እስካልተቀበሉ ድረስ ኢማናቸው የተሟላ ነው ተብሎ አላህ ጋር አይታሰብላቸውም አለ አላሁ